ቃሉ ኡዱ ለና ረበከ ዩበይን ለና ማሂ እስቲ አይነቷን ይግለጽልን። አሁንም ይቀራል። እኛ ውስጣችን በጣም እንትን ፈጥሮብናል። እነል በቀራ ተሻበሃ አለይና ውዝግብ ውዥንብር ፈጠረብን። እኛ ተመሳሰለብን። አዎ ወእና ኢንሻአላሁ ለሙህተዱን ትንሽ እቺ እንደባለቁ ትንሽ ጥሩ ነች የምትባል እቺ ነች። ወእና ኢንሻአላህ የምትለው እስቲስና ትንሽ ቃለ ኢነሁ በቀረቱን ላ ዘሉሉን ቱሲሩ ልአርደ ወላ ተስቅል ልሐርፍ። እሺ ችግር የለውም አለ ሙሳ። ላም በተባለ ጊዜ ያ ጀማ ቢያርዱ ምን አለበት? አቋሟ፣ መልኳ፣ አይነቷ ምን ያ ሰላም ነው። በቃ ላም ነበረ ያለው ኢነላህ ያእምሩኩም አንተዝበሁ በቀራ ብሎ ነው የተወብኩ ሙሳ። ለዚህኛውም ጥያቄ ምን አለ? እኔ ያልኳችሁ ይላል ጌታ አላህ ሱብሓነሁ ወተዓላ ልንገራችሁ በቀረቱን ላዘሉል ቱሲሉ ልአርዳ መሬት በማረስ ራሷ ያልተዋረደች ወላ ተስቅል ሀርፍ ለመስሎ ለምናምን ተብሎ ውሃ ለማጠጣት ያልተጫነባት፣ ድካም ልፋት ያልገጠማት ሙሰለመቱ ላሽያተ ፊሃ ከማንኛውም እዩቦች ነፃ የሆነች የጠራች የጸዳች እቺን ላም ፈልጋችሁ እረዱ። ቃሉ ልአነ ጅእተ ቢልሐቅ አሁን ታርጌቷ ላይ መጣሃሉ። አሁን ነው የመጣኸው። ታርጌት ቢቆሙ እኮ ነው ብዙ መዘዝ አመጣ። አረብ ሲተርት ከስረቱ ጠሃራ ዩጂቡል ከራ ይላል። ዝም ብለህ ጠሃራ ማብዛ ውሃ በእርጥበቱ የተነሳ ሌላ ሰገራ ይዞልህ ይመጣል ይላል። ይሄ ነው በጣም ችግር ፈጠረ ፈዘበሁሃ ወማ ካዱ የፋሉን ከኋላ ላለው ታሪክ ነው እሱ ይሄን ያለው ነኝ አይደል? ልክ ፈዘበሁሃ እቺን ላም አግኝተው የማግኘቱ ጉዳይ ላይ እንመለስበታለን። ወማ ካዱ የታዘዙትን ትእዛዝ የማያደርጉትን ያህል አደረሳችሁ ስቃዩት። ስቃዩ ምን አይነት ነው እንደርስበታለን። ምን ተፈጠረ? አሁን በተገለጸው አይነት ላም ፍለጋ በኑ እስራኤል ተሰራጨ፣ ተበተነ። እዛው አሪሃ ላይ በለው መድየን ላይ በለው ሻም ሶሪያ ውስጥ በለው ተበተነ፣ ተፈለገ፣ ተለፋ፣ ተደከመ። እቺ ላም ልትገኝ አልቻለች አበደን። አሁን በተገለጸው መልክ አሁን በተገለጸው አቋም በጠየቁት አይነት እስከ መጨረሻ ድረስ ሙሳ ያስረዳ ከየት ትምጣች ይላል። በፍጹም ልትገኝ አልቻለችም። ከብዙ ድካምና ከብዙ ልፋት ግን አንድ ሰውዬ ጋር ተገኘች። ሰውየው አንድ ላም ብቻ ነች ያለችው፣ ምንም ነገር የለው በፍጹም። በዛ ላይ የሆኑ የቲሞች አሉት፣ ያሳድጋል፣ ይንከባከባቸዋል። መጡና ነገሩት። እችን ላም ልንገዛ እንፈልጋለን አለ። ለምን እኔ ሸጣለሁ ብዬ ገበያ አወጣሁ እንዲ አለ ሰውየው። ለምንድን የምትገዙኝ? ገዢ ከገበያ ነው የሚገዛው፣ ሄዳችሁ ገበያ ግዙ። ቤቴ መጥቶ መግዛት ምን አይነት ቋንቋ ነው? አይ አይደለም፣ ችግር ተፈጥሮ ነው። ችግራችሁን እዛ ገበያ ላይ ሄዳችሁ ገዝታችሁ ተወጡ። ሊሆን አልቻለም። ከብዙ ንትር በቃ እኔ በአጭሩ እኮ ለአምተን እሸጥ አልፈለግኩም ነው የሚላችሁ። ከብዙ ጭቅጭቅ በኋላ ችግራቸውን ተረዳ፣ ነገሰ እሱ። ከዛ በኋላ አልሸጥም ማለት ለምንድን ነው ግን የኔን ላም የፈለጋችሁት አለ። ላም የለም እዚህ ምድር ላይ ዱንያ ላይ በፍጹም የለም። አይ በዚህ መልክ በዚህ አይነት በዚህ አቋም በዚህ መልክ ጠፍቷል፣ የለም አተን ነው በቃ ካጣችሁ እኔ አልሸጥም። ባጭሩ ላሚቷ የምታወጣውን ዋጋ እጥፍ እንክፈል፣ አልሸጥም። እጥፍ አይደለም አስር እጥፍ ብትከፍሉ አልሸጥም አለ። ተባለ፣ ተለፋ፣ ተደከመ፣ ወጡ። አስር እጥፍ አይደለም ሀያ እጥፍ አደረጉ። የለም ነቢዩላ ሙሳ ጋር መጡ። አግኝተን ነበረ ከብዙ ድካምና ከብዙ ልፋት በኋላ ግን ሰውዬ ይህን እየሆነብን ነው። ይሄ የሰው ሀቅ ነው። በዚህ ላይ አልገባበትም አለ። ይሄ ባለቤቱ የራሱ ሀቅ ነው። ስትገባዩ እሱ ዋጋ በነገረው እናንተ ያዋጣናል በምትሉ መግዛት የራሳችሁ ጉዳይ ነው። ነገሩ የት ጋር እንደተበላሸ ታውቃላችሁ አለ። እነላህ ያእምርኩም አንተዝበሁ በቀራ ብሏችኋል ብዬ ባልኩ ጊዜ ማንኛውንም ላም አምጣችሁ ብታርዱስ? ንትርክ ውስጥ የገባችሁት እኮ እናንተ ናችሁ። ፈሸደቱም ፈሸደደላሁ አለይኩም አላቸው። ነገርን ሁሉ ክርር አረጋችሁ፣ አላህ አከረረባችኋል። ይሄ እኮ ነው የተፈጠረው። ስለዚህ እና ዋጋው አይደለም ልክ አይደለህም፣ አውርደህ ቀንሰህ ሽጥ ልበል እንዲህ አሉ። እሱን እዛው ተከራከሩና የራሳችሁ ጉዳይ። አይ ቢሆንም እርሶ ነቢይ ኖት፣ አግባብ ከአግባብ ውጭ የሚሆነውን ነገር እርሶ ትንሽ ነቢዩላ ሙሳን አሁንም አለቀቁም። ነቢዩላ ሙሳ እየፈለጉህ ነው ብሎ በግድ ሰውየውንም አመጡት። እንደሚባለውን እንደ ጉዳዩ እንዴት ነው አሉ። አዎ ምን ያህል እንዲከፍሉ ነው? እንዲከፍሉኝም አልፈለግኩም እኔ እነሱ አስር እጥፍ ሀያ እጥፍ እያሉ ሄደዋል። እኔ ለበምንም እጥፍ አልከፍልም፣ አልሸጥላቸውም። አይ እሺ ብትላቸውስ ያ ነቢይ አላህ አለ። ላሚቷ ግን እኔ አይደለችም አለ። ትክክል አሉ ነቢላ ሙሳ። አዎ መፍትህ ነው በቃ አሉት። እቺ ላም እንጂ ተፈላጊዋ ሌላ ላም እንደሌለ በደንብ ገባው። ማን ያውርዶ ከተሰቀለበት ይህን ሰውዬ? መጨረሻ ምን አላቸው? ከብዙ ልመና፣ ከብዙ ድካም፣ ከብዙ ወጣ ወረድ በኋላ ልንገራችሁ አለት ላሚቷ ቆዳዋ ታርዳ ቆዳዋ ተወጥሮ በቆዳዋ ሙሉ ልክ ወርቅ ብታመጡ እንጂ አልሸጥም አለ። ወርቅ አላቸው። አሞታቸው ፈሰሰ። በቃ ይህን ማድረግ ደግሞ የግድ ሊሆን ምክንያቱም እዛ ጋ ህይወት ነው የወደቀው። እንደገና ብዙ ህይወት ሊቀጠፍ ነው። ስለዚህ ይሄንን ነው ፈዘበሁሃ ወማ ካዱ ይፋሉን የሚለው ይህንን ነው። ሊተውት የቀራቸው ነገር የለም ከውድነቱና ሰውየውን ከደህንነት እንትን በጥሶ ሲያወጣው እኮ ነው። <clears throat> ወይዝ ቀተልቱም ነፍሳ አለ። አስቡ እናንተ በኒ እስራኤሎች ለምንድን ነው ማታስታውሱት? ህይወት ባጠፋችሁ ጊዜ ፈዳራእቱም ፊያ እክተለፍቱም ፊያ ማለት ነው። ወተኻሰምቱም ፊሃ ማለት ነው። ተጋጫችሁ እርስ በርስ። ወላሁ ሙኽሪጁም ማ ኩንቱም ተክቱሙን፣ በድብቅ ምስጢር የሰራችሁትን ያውጠዋል ጌታ አላህ ሱብሓነሁ ወተዓላ። ፈቁልነ ድሪቡሁ ቢባዕድሃ፣ ላሚቷ በዚህ ዋጋ ተስማምተዋል። ተገዛች፣ መጣች። ነቢዩላህ ሙሳን እሺ እንዴት እናርድ? በቃ ላምቷን ረዷት። አርደንስ ካረዳችሁ በኋላ በጭራዋ በአንድ ከሰውነት አካሏ ትበጥሱና ሬሳውን መታ አርጉበት አለ። ይነሳል። ማን እንደገደሉ ይናገራል ራሱ አለ። ፈቁልነ ድሪቡሁ ቢባዕዲሃ ከዛሊከ ዩህይ ላሁ ልመውታ። ይሄ እኮ ነው የሞታ አይነሳም ማለት አይቻልም። ልክ እንዲህ እኮ ነው ሙታኖችን አላህም የሚቀሰቅሰው። ልክ እንዲህ ነው ለአላህ ምንም እንዳልሆነ በነገራችን ላይ ተደረገ። በጭራው በሆነ አካል ተቆርጦ ሰውየው መታ ተደረገ። አንገቱን አነሳና ሱብሃንአላህ ማንን እንደሚጠቅም እንግዲህ ታውቃላችሁ። ያኔ ወንድሙን ልጅ የገደለኝ የከሌ ነው አለ። ከዛሊከ ዩህይ ልመውታ ወዩሪኩም አያትህ ለአለኩም ታቂሉን የምታስታውሉ የምታስቡ ከሆነ ሙታኖችም ልክ እንዲህ ነው አላህ ስብሐ ወተዓላ የሚቀሰቅሰው። ግን ችግሩ ምንድን ነው? ይሄ ተስተካከለ፣ ከችግር ወጡ፣ ህይወት ተረፈ፣ ገዳይ ማን እንደሆነ ወንጀለኛው ተረጋገጠ። ግን ثم ቀሰት ቁሉብኩም አለ። ይህ በኒ እስራኤሎች ባህሪ ይሄ ነው። ይሄም ሆኖ በአኺራ ሊያምኑ ሀቅን ሊቀበሉ ነቢዩላህ ሙሳን ሊከተሉ አልቻሉም። ቀልባችሁ ተመልሶ አልደረቀም አለ አላህ ስብሐ ወተዓላ ፈሂየ ከልጃራ የቀልባችሁ ድርቀት እንደ ድንጋይ ነው አለ አላህ ስብሐ ወተዓላ አው አሸዱ ቀስዋ አይደለም እንደውም ድርቀቱ ከዛ ይበልጣል ከድንጋይ ወእነ ምን ልጃራ እንደውም ከድንጋይ ውስጥማ ለማ የተፈጀሩ ሚሉን አሃር ውሃ ሲፈስበት የሚረጥቁ ስንጠነ ድንጋይ አለ ወኢነ ሚንሃ ከድንጋዮች ውስጥ ለማንሸቅቁፍ የኽርጅ ምንሁ ውሃ የሚያመነጭ ከውስጡ ወኢነ ሚንሃ ለማ ያህብጡ ምን ኸሽየትላህ ከላይ እንዳለ ተንከባለ ወድቆ ፍርክስክስክስ የሚሉ የድንጋይ አይነቶች የሉ። በአላህ ፍራቻ የእናንተ ቀልብ ከድንጋይም የበለጠ ደረቅ ናት አላቸው በኑ እስራኤሎችን ወመላሁ ቢጋፊልን አማ ታዕመሉን የምትሰራችሁ የምትሰሯቸውን ስራዎች አመፃችሁን፣ ለሀቅ ጀርባ መስጣችሁን፣ ዲን አለመቀበላችሁን አላህ የተዘናጋና የሚዘናጋ እኮ አይምሰላችሁ ይላል አላሁ ሱብሓነሁ ወተዓላ። አፈተጥመዑነ አን ዩእሚኑ ለኩም አለ። ወደሚቀጥለው አያ ስናልፍ ቅድም አንድ ነገር ብያችሁ ነበር። መዲና ውስጥ ይሁዳዎች አሉ። አሁን የምንናገራቸው የበኑ እስራኤሎች የልጅ ልጆችም በለው ከዛ ወደ ታች ወደ ታች የወረደ ትውልድም በለው ይሁዳዎች አሉ። በኑ ቁረይዛ፣ በኑ ቀይኑቃ፣ በኑ ነዲር ተብሎ የሚጠሩ የይሁዳ ጎሳዎች አሉ። እነዚህ መዲና ላይ ከአንሳር ሰሃባዎች ጋር ተግባብተው በኑሮ በማህበራዊ ኑሮ ህይወት አገናኝቷቸው አግባብቷቸው ይኖራሉ። አንሳር ሰሃባዎች አረቦች ሁሌ አንድ ነገር ይፈልጋሉ፣ ይመኛሉ። እነዚህ ከኛ ጋር ያሉ የሁዳዎች ኢማን በተቀበሉ ኢማን በያዙልን በሰለሙ ወደ ዲን በገቡልን የሚል ምኞት አላቸው ሁሌ አፈተጥማውና አን ዩእሚኑ ለኩም አለ ጌታ አላህ ሱብሓነሁ ወተዓላ ትከጅላላችሁ፣ ትመኛላችሁ። አሁን አጠገባችሁ ዙሪያችሁ ላይ ያሉ የሁዳዎች ወደ ዲን ወደ ኢማን እንዲገቡላችሁ እንዴት ሊሆን ይችላል? ወቀድ ካነ ፈሪቁ ምንሁም የስማኡነ ከላም አላህ ከነሱ ውስጥ እኮ ከየሁዳዎች ውስጥ ነበሩ ድሮ ዑለማዎቻቸው አህባሮቻቸው አህባር ሆነው ዑለማዎች የመነጠቁ ተውራትን ያነበቡ የቀሩ ይሄ ዲን ሐቅ መሆኑን ሙሐመድ ሐቅ መሆኑን እያወቁ ثم يحرفونه من بعد ما አቀሉ ካወቁት በኋላ የሚያንሻፍፉ ሌላ ትርጉም የሚሰጡ ላለማመን ወደ ዲን ላለመግባት ወሁም ያዕለሙን እያወቁ ለዛውም ባለማወቅም በመሀይምነትም ያልሆነ እንዴት እነዚህ ወደ ዲን ይገባሉ ብላችሁ ትመኛላችሁ? እንዲሁም ሌላ አጃይብ የሆነ ባህሪ አላቸው አለ አላህ ስብሐነ ወተዓላ ወኢዛ ኸላ ባዕዱሁም ኢላ ባዕድ እርስ በርሳቸው ሆኖ የሆነ አጋጣሚ ቦታ ላይ በግል ሲገናኙ እነዚህ የሁዳዎች እርስ በርሳቸውን ይወቅሳሉ፣ ይወቃቀሳሉ። ቃሉ አቱሐዲሱነሁም ቢማ ፈተሐ አላሁ አለይኩም አላህ በተውራት ያወረደውን ሙሐመድ ሐቅ ነው፣ ዲኑ ትክክለኛ ነው፣ ከአሁን በኋላ የሚመጣ ነቢይ አለ ብለው ተውራት ላይ የተገለጸውን ጅላጅሎችና ሞኛሞኝ የሆናችሁ ከኛ ውስጥ ሄዳችሁ ይህንን ትናገራላችሁ እኮ ለነሱ ብለው ይወቃቀሳሉ። ሊዋጁኩም ቢሂ እንደ ረቢኩም ነገ ቅያማ ለታ ይሄ መረጃ ሆኖላቸው እኛን ሊያስከስሱን ጌታ አላህ ጋር እዚህ ዱንያም ላይ በአላህ ቁጣ ሊያስመቱን እንዲያስችላቸው ለሙሐመድ ሰሃባዎች ቁርአን ሀቅ ነው፣ ዲኑ ሀቅ ነው እያላችሁ ትናገራላችሁ ብለው እኮ የሚወቃቀሱ እኮ ናቸዋል። አፈላ ታቅሉ የሚያስተውል አቅል የላችሁም ይባባላሉ እርስ በርሳቸው። በጣም ይገርማል አለ ጌታ አላሁ ስብሓነሁ ወተዓላ